واضح ان حكمه قلت له هنا لقلت ان علماء وجه الفتوى يسجد ما كان يطال لهم من من يمطى منه وعن علي رضي الله تعالى عنه وين የቁማር ጨዋታ እኮ ነው የሚጫወቱብን። ይሄ ሁሉ እኮ የቁማር company እኮ ነው። ይሰውት ይቅር፣ والله ይቅር። እኛ በዚህ የሚመጣ ነገር ይቅር። በቃ ለፍተን እናግኝ። በቃ በድህነት መኖር ይሻላል። ትርኩ والله ወሚወራ ይሄ ሪሳላ የሆነ ነገር አለበት እያንዳንዱ ነገር حتى ይሄንን አሁን እኔ ይቻላል እያልኳችሁ አይደለም። توقف አደርጋለሁ على الحكم الله أعلم ዑለማዎች የሆነ ፈትዋ ይሰጣሉ። ولكن ከኢትዮጵያ ንግድ ባንክ የምታገኘውን ሽልማት የራሳቸው ከኋላ አለ አንተን ወደ ሪባ ለማበረታታት ነው። አላማው ግልጽ እስከሆነ ድረስ አለማድረጉ አውላ ነው የሆነ ፈትዋ እስከምታገኙ ድረስ። ይህ የቁማር ጫውታ ነው፣ ቁማር ነው። እኛን ወደ ሪባ መቀስቀስ ነው፣ የሪባው ተካፋይ እንድትሆን ነው። መጀመሪያ እንኳን እንደዚህ አይነት ትርፍ ለማግኘት መኪና እንድትሸለም ወይንም ደግሞ ፍሪጅ እንድትሸለም እኮ አይደለም። መድረሻ ስላጣን የተፈቀደ መጀመሪያ እኮ ሐራም ነው፣ ክልክል እኮ ነው። ባንክ ቤት እንደዚህ አይነት ሪባ አለበት መሳተፍ። መጀመሪያ መጀመሪያ ነብዩ አብዩንም በዩንም ጸሐፊውንም ምስክሩንም ረግመዋል። አሁን የምናንቀሳቀሰው ኢትዮጵያ ንግድ ባንክ ውስጥ እየገባ ሪባ የምናተርፈው ሐራም እየሰራ ነው። ወላኪን አማራጭ ስለሌለ ሐራምነት ደረጃ ላንደርስ እንችላለን። ሪባውን አውጥተን ለድሆች እንሰጣለን። ሪባውን ደግሞ እንዳትተው ሰው እዛው እንዳትተው ሪባውን ማውጣት የግድ ነው። አውጡት ሪባውን እና ለምስኪኖች ስጡት። وعن علي رضي الله تعالى عنه قال ليس في البقر العامل العوامل ሰራተኛ ከብቶች ላይ ሰደቃ ዘካ የለም። ሰራተኞች ማለት ነው። ሰራተኛ እንስሶች ለእርሻ የተገዙና የተቀመጡ ማለት ነው። ለይሰ ዘካ የለም ፊል በቀሪ አልዓዋሚል ሰራተኛ በሆኑ ከብቶች ላይ ሰደቃ ሰደቃ የለም። ሰራተኛ ከሆኑ ለእርሻ የሆነ ነገር ለመጓጓዣ ምናምን የሚጠቀሙባቸው ከሆነ ዘካ የለም። ረዋሁ አቡ ዳውድ ወዳረ ቁጥንዩ ወራጅሑ ወቅፈሁ አይባ ሐዲሱ መውቁፍ መሆኑን ከዚህ ራጁ ሐዲሱ መውቁፍ ነው ነው ይዕመሉ ቤት ለመስሪያ የቤት እቃን የመሳሰለ ዘካ የለበትም። ቤትን ይመስል መኪና መንቀሳቀሻ መኪኖች ምናምን እነዚህ እነዚህ ዘካ የለም። ለሰራ የተጠቀመ ለተንሚያ የተጠቀመ ለእድገት ለለውጥ የተቀመጠ ነገር መሆን አለበት እንጂ ለመጠቀሚያ የተገዛ ንብረት ከዘካ አይታሰብም። ለመጠቀሚያ ከዚህ የምናገኘው ማለት ነው። ፍቃዎች የሚያወጡት ነው። وعن عمرو بن شعيب عن أبيه عن جده ከአባቱ ካያስ አብዱላህ እብን አምር አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ አሉ። እንግዲህ አብደላህ ብኑ አምር ማለት ከአብደላህ ብኑ አምር ይዞ ነው የዘገበው። አምር ብኑ ሹዓይብ ከአባቱ አባቱ ከአያቱ ያም ማለት አብደላህ ብኑ አምር አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ አሉ። መወልየ የቲመን የአንድ የቲም ኃላፊ የሆነ ሰው ለሁማሉን ንብረት ላለው የቲም ኃላፊ የሆነ መወልየ ኃላፊ የሆነ የቲመን ለአንድ የቲም ኃላፊ የሆነ ሰው ለሁ ለዛ የቲም ማሉን ገንዘብ ያለው የሆነ ገንዘብ ላለው የቲም ኃላፊ የሆነ ሰው ፈለተጅር ለሁ ይነግድለት በገንዘቡ የየቲሙን ገንዘብ ያንቀሳቅስለት። ወላ ተቅረቡ ማለል የቲሚ ኢላ ቢለቲ ሄ አሕሰን ተብሏል። የየቲምን ገንዘብ እንዳትቀርቡ መልካም ጥሩ በሆነ ነገር እንጂ ንግድ አንቀሳቅሱለት፣ የተለያየ ነገር አድርጉለት እንጂ ለራሳችሁ መጠቀሚያ እንዳታደርጉ ብሏል አላህ በቁርአን። ፈለተጅር ለሁ ይነግድለት፣ ገንዘቡን ያንቀሳቅስለት ዝም ብሎ አይቶ አስቀምጦ ባንክ ቤት ውስጥ ዝም አይበል። የራሱን ንብረት እንደሚያንቀሳቅስ የየቲም ልጅ ኃላፊ ከሆነ ንብረቱን የሚያንቀሳቅስለት የሚረቡ እንስሶችን ገጠር አካባቢ ከሆነ ወይንም ደግሞ የንግድ ነገር ወይ ቤት ሰርቶ እያከራየለት የሆነ ነገር ማድረግ አለበት፣ ያንቀሳቅስለት። ፈለት ተጀለሁ ይነግድለት ወላ የትርኩ እንዳይተው ይህንን ገንዘብ ሀታ ተእኩለሁ ሰደቃ ለዘካ ሰለባ እንዳያደርገው ዘካ እንዲበላው ዘካ እንዲወሰድለት አያድርገው። ከዚህ ምንድነው የምንጠቀመው? ከየቲም ገንዘብ ላይ ምን ይወጣል ማለት ነው? ዘካ ይወጣል። ተቀምጦ አመት በዞረ ቁጥር አሁንም ይወጣለታል። አሁንም ያው ገንዘብ ከዘካ ቁጥር ውስጥ ከሚጎል ድረስ ዘካ ይወጣለታል። ስለዚህ በዘካ አያስበላው። አልገባችሁም? ፈለተጅር ይነግድለት ወላ የትርኩ አይቶ አያስቀምጥ ሀታ ተእኩለው ሰደቃ ዘካ እንዲበላው ማለት ነው። ዘካ እንዲበላው ማለት ምን ማለት ነው? አመት በዞረ ቁጥር ምን አለ? ዘካ ይወጣለታል። ዘጠና ሺህ ብር ነበረችው። ቀጣይ ዓመት መጥቶ የሆነውን ያነሳለታል። አሁንም ቀጣይ ዓመት መጥቶ የሆነውን ያነሳለታል። አሁንም ቀጣይ ዓመት ሊጎድል ይችላል። ዘካ እንዲበላው ዝም ብላችሁ አታስቀምጡ፣ ነግዱለት። ከዚህ የምናገኘው አንድ መነገድ የነሱን ንብረት ማንቀሳቀስ እንዳለብን ይሄ ትልቅ መልእክት ነው። ዋናውና ትልቁ ርዕስ ውስጥ ግን የተፈለገው የየቲም ገንዘብ ዘካ ይወጣለታል የሚለው ነብዩ በራሳቸው ገልጸውታል። በራሳቸው ማለት ነው። የቲም ማለት ደግሞ ሶብይ ማለት ነው። አቅመ አዳም ከደረሰ በኋላ የቲም አይባልም። አንድ ሰው ራሱን ከቻለ ንብረቱን ማንቀሳቀስ ከቻለ። ወላኪን እዚህ ላይ ዑለማዎች ምን ይላሉ? ዘካ በየቲም ገንዘብ ወይንም ደግሞ በሶብይና በመጅኑን በከፊል በጂል በመጅኑን እብድ በሆነ ሰውና በሶብይ ላይ ዘካ ይወጅባል ወይስ አይወጅብም በሚለው ላይ ይወጅባል አይወጅብም ይወጅባል አይወጅብም የራሳቸው ዑለማዎች ኺላፍ አለ ኺላፍ አለበት ኺላፍ አለበት ይወጅባል የሚሉ ሰዎች አይወጅብም የሚሉ እና አቡ ሐኒፋን ይመስል እንትን አላቸው የሚያመጡት دليل አላቸው። ምን ያመጣሉ? ሁዝ ሚን አምዋሊሂም ሁዝ ሚን አምዋሊሂም ፈደቀተን ትጦሂሩሁም ወቱዘኪህም ቢሃ ነው የሚለው ቁርአን። ሁዝ ሚን አምዋሊሂም ከገንዘባቸው ተቀበል፣ صدقة ዘካ ከገንዘባቸው ተቀበል፣ ትጦሂሩሁም ልታጸዳቸው፣ وتزكيهم አሁንም ልታጠራቸው፣ بها በዘካው ምክንያት ልታጠራቸው ነው ያለው። የቲምና ወይንም ደግሞ ሶብይና እብድ ደግሞ የሚታጠብ ወንጀል ስለሌላቸው አይወጅብባቸውም ማለት ነው ብለው ከዚህ ላይ እስቲንባጥ አድርገዋል። ከዚህ ላይ እስቲንባጥ አድርገዋል። አአ ይወጅብባቸዋል ያሉት ሰዎች ደግሞ ነብዩ አለይሂ ሰላቱ ወሰለም ሙዓዝን ወደ የመን ሲልኩት አፍቢርሁም ወአዕሊምሁም አነላህ ፈረደ አለይህም ሰደቃ አላህ ሰደቃ ደንግጎባቸዋል፣ አስተምራቸው ትኸዙ ሚን አግኒኢህም ነው ያለው ከሀብታሞቻቸው ነው የተባለው ህፃን ትልቅ፣ ሽማግሌ፣ አዛውንት ምን የሚባል ነገር አልተቆጠረም። የቲም የቲም ያልሆነ አልተባለ። ከሀብታም ተይዞ ለድሆች የሚሰጥ ነው የተባለው። ይሄ ጁምላ ነው፣ ያንኛውም ጁምላ ነው። መጡና ምን አሏቸው? አይ ይወጅባል። ይወጅብበታል። አዎ ይወጅብበታል። ምክንያቱም እንደ ሶላት አይደለም ይሄ። ሶላት በራስ በአካል ላይ ነው የሚወጅበው። ስለዚህ የግድ አቅመ አዳምና አቅመ ሔዋን መድረስ አለባት። ለዘካ ግን በገንዘቡ ላይ ነው የሚወጅበው። ስለዚህ ኢብኑ እዚህ ደረጃ መድረስ አለበት አይባልም። ሁድ ሚን አምዋልህም ከገንዘባቸው ውሰድ ሰደቀተን ሰደቃ ውሰድ ትጠሂሩሁም ቢሃ ወቱዘኪህም ማለት ከወንጀል ሳይሆን አይሚነል አኽላቂ ረዚላ ማለት ነው። ከስስት ከቡኽል አኽላቃቸው እንዲስተካከል ለማለት ነው እንጂ ከወንጀል ለማለት አይደለም የተፈለገው ብለዋቸዋል። ለማንኛውም ግን ይወጅባል የሚለውን ራጅህ አድርገው ይወስዳል። በየትም ገንዘብ ላይ ዘካ ዘካ ይወጅባል ይወጅባል፣ ዋጅብ ነው፣ ይወጣለታል። رواه الترمذي والدار قطني ዘግበውታል ወኢስናዱ ضعيف ሰነዱ ضعيف ነው ወለሁ ሻሂድ ሙርሰል እንደ ሻፊዒ የሻፊዒ ዘንድ ሻሂድ እንትን አለው ሻሂድ ሙርሰል አለው ሙርሰል የሆነ ምስክር አለው ሻፊዒ ዘንድ ሐዲሶቹ ተደጋግተው ወደ ሐሰንነት ደረጃ ይደርሳሉ ማለት ነው። በጣም ጠንካራ ይሆናል። وإليه ذهب الجمهور وهو الحق الحقيق بالقبول جمهور العلماء እና አኢማዎችን ብዙዎቹ አኢማዎች ይወጅብበታል ወዳለው ነው አቡ ሐኒፋ ናቸው ይወጅብ ጅምሁር ዑለማ ይወጅብበታል ነው ያሉት ማለት ነው። አብዛኛው ዑለማ ይወጅብበታል። ወልሐቁ አልሐቂቅ አልመቅቡል ሀዳ ይሄ ነው። ራጅሁም ተቀባይነት ያለውም በየትም ገንዘብ ላይ ዘካ ይወጣል። ተግባባን ራሱ በምትክ የሚሰራ ስራ ነው። ሶላት ስለየቲም አይሰገድም። ዘካ ግን ስለየቲም ይወጣል። ይለያል። ያንኛው በገንዘብ ላይ ነው ዋጅብነቱ፣ ይሄንኛው በአካል ላይ ነው ሶላት ሶላት እናንተን አንድ አይደለም፣ ይለያያል። وعن عبد الله بن ابي اوفى رضي الله تعالى عنه قال كان رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ ኢዛ አታሁ ቀውሙን ሰዎች ሲመጡ ቢሰደቀትህም ሰደቃ ይዘው ሲመጡ ሰዎች ቃል እንዲህ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም አላሁመ ሰሊ ዐለይሂም አላሁመ ሰሊ ዐለይሂም አላህ ውዳሴህን ስራቸው አላህ ተቀበላቸው አላህ ምህረትህን ለግሳቸው እያሉ ዱዓ ያደርጉላቸው ነበር ዘካት ያመጡ ማለት ነው ኢዛ አታሁ ቀውሙን ሰዎች ሲያመጡ بصدقة ዘካት ወደ ነብዩ ጋር ይዘው ሲመጡ قال ነብዩ እንዲህ ይሉ ነበር፣ اللهم صل عليه የሚሉ ነበር። ሐዲሱ متفق عليه ነው፣ በቁርአን ስለታዘዙ ነው። خذ من أموالهم صدقة تطهرهم وتزكيهم بها وصل عليهم إن صلاتك سكن لهم ወሰሊ ሶላት ሶላት አውርድባቸው ዱዓ አድርግላቸው ተብለው ነብዩ ስለታዘዙ በቁርአን ዘካ ሰው ሲመጡ ነብዩ ዱዓ ያደርጉ ነበር። አላሁመ ሰሊ አላ ፉላን፣ አላሁመ ሰሊ አለ ኢብኒ ዑፍ፣ አላሁመ ሰሊ አላ ከለ እያሉ ዱዓ ያደርጉላቸው ነበር። የሚገርመው አላሁመ ሰሊ በነብዩ ላይ ብቻ ነው አይደል የሚቻለው? ዘካ ባመጣ ሰው ላይ ግን ነብዩ አላሁመ ሰሊ ብለዋል። ሶላት አውርዶበታል ማለት ነው። ነብዩ በራሳቸው ሰሊ አለይህም ዱዓ አድርግላቸው አሶላቱ ቡኻሪ ላይ በተዘገበው አናቢል አሊያ አሶላቱ ምን ነበር ሶላት ትርጉሟ አተናኡ እንደ አዕላ ሰናኡላህ እንደ አዕላ ነው። አዙሁሪ ሼኹ ዙሁሪ የሚባሉት ደግሞ ሼኹል አዝሃሪ ሼኹል አዝሃሪ የሚባሉት ደግሞ ምን አሉ? አሶላቱ ሚነላህ ሰና ወኢንደ ልመላኢካ አልእስትግፋር ወኢንደ ልአደምይን አዱዓ በሌላ ሐዲሳቸው ነብዩ የተናገሩታል። አንድ ሰው ስጦታ ከሰጣችሁ ምን አድርጉት ብለዋል። ፈካቲኡህ ነው አይደል መልሱ መመለስ ቻሉ ማለት ሙካፋ አንድ የሆነ እቃ ከሰጠ ስጦታ የሆነ እቃ ስጠው። ፈኢን ለም ተጅዱ ሙካፋአ ማድረግ ለሱ አቻ ለማድረግ ካልቻላችሁ ደግሞ ፈኢን ለም ተጅዱ ማ ቱካፊኡነህ ለሱ የምትሰጡት ካጣችሁ ተድዑ ለሁ ሐታ ተظኑ አነኩም ቀድ ካፈእቱሙህ ዱዓ አድርጉለት። በቃ አሁን ሙካፋአ አድርሰናል እስከምትሉ ድረስ ማለት ነው። እንደውም ከዑለማዎች ምን አለ አጀረከላሁ ፊማ አዕጠይተ ወባረከላሁ ፊማ አብቀይተ ወጀዓለሁ ለከ ጠሁራ የሚለውን ዱዓ አድርግለት አድርጉለት ይላሉ። የሆነ ድሆች ለምሳሌ ስጦታ አንድ ዘካ ውጪ ዘካ አሰልፎ ሲሰጣቸው ይችን ዱዓ ቢያደርጉለት ጥሩ ነው። አላህ በሰጠኸው በረካ አላህ ጀዛህን ይስጥ፣ አንተ ዘንድ በቀረው ደግሞ በረካ አላህ ይስጥ። የሰጠኸውን ነገር ደግሞ ከወንጀል መታጠቢያ አላህ ያድርግልህ ብለው ዱዓ ያድርጉለት። ዘካ ተቀበል ሰብሳቢዎቹ ብቻ ሳይሆኑ ድሆችን ዘካ ከሚሰጠው ሰው ማለት ነው እንጂ አሳነሰኝ እንደዚህ ነው ምናምን وعن علي رضي الله تعالى عنه أن العباس سأل النبي صلى الله عليه وسلم አባስ سأل النبي صلى الله عليه وسلم ነብዩን ጠየቃቸው في تأجيل صدقتي صدقان በማስቀን ፈጥኖ በመስጠት ላይ ቀብለ አን ተሕለ አመት ከመዞሩ በፊት ማለት ነው ፈረኸሰ ለሁ ነብዩም ፈቀዱለት አግራሩለት ሲዳሊክ ቀድመ መስጠት ትችላለህ እስከ ሁለት አመት ድረስ ቀድሞ መስጠት ይቻላል የአመት ቀድሞ መስጠት ይቻላል ለምንተኛ ደግሞ የሚቻለው እንትን መጃ ረሃብና ችግር ከተፈጠረ ቀድሞ መስጠት ለምሳሌ በአሁን ሰዓት ሀብታሞች ዘካ የሚሰጡ በምን በረመባን ነው አይደል ብዛት የሚሰጠው በረመባን ከሚሰጡ ረሃብ ከመጣ ቀድሞ መስጠት ይችላሉ ዘካ የደረሰ ንብረት ካላቸው ባይሆን ኢጅማ አልዑለማ የግድ ዘካ ቁጥሩን መሙላት አለበት ነው የግድ መሙላት አለበት የዘካው ቁጥር መሙላት አለበት። ወድሞበታል ሰውየው ከተባለ አመት እስከሚዞር ድረስ አይጠበቅም። ድርቅ በሆነ አካባቢ ከገባ ሀብታሞች ቀድመው በሸዕባንም ይሁን በረቢዕ አወል አውጥተው ዘካ መልቀቅ ይችላሉ። ቀድሞ መስጠት ማለት ነው። ቀድሞ መስጠት ባይሆን ዘካ መሙላት አለበት። ማዘግየት ይቻላል። ቀድሞ መስጠት ለአጃ ከሆነ ማሻአላህ እንደውም ይበረታታል። ጥሩ ነው፣ ደስ ይላል። ዘካ ከደረሰ በኋላ ማዘግየት ይቻላል። አቡ ሐኒፋ ይቻላል አሉ። ሌሎች ዑለማዎች ደግሞ አይቻልም ያሉ ለሰው ገንዘብ ላይ መጫወት ነው። የድሆችን ገንዘብ እንደ መቋጠር ነው የሚቆጠረው። ስለዚህ አልይ ረዲየላሁ ተዓላ ዐንሁ አን አልዓባስ አባስ የነብዩ አለይሂ ሰላቱ ወሰላም አጎት ነው። ሰአለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን ጠየቃቸው ፊተእጂል ሰደቀቲ ሰደቃውን አፍጥኖ መስጠት ቀብለ አንተ ሒለ አመት ከመዞሩ በፊት ከመድረሱ በፊት ብትሰጥ ሳላቸው ፈረኸሰ ለው ፊዛሊክ አግራሩለት ስት ችግር የለም አሉ ረዋሁ ነብዩ ወልሐኪም وعن جابر بن عبد الله رضي الله تعالى عنه عن رسول الله صلى الله عليه وسلم قال نبي عليه الصلاة والسلام ይላሉ ليس የለም ሲማዱነ ኸምሲ አዋቂን ከአምስቱ ቅያ በታች ባለ ሚነል ወረቂ ከብር ሰደቃ ሰደቃ የለም ብለዋል። አምስት አዋቅ አምስት አዋቅ አርባ አርባ ነው የሚይዘው አርባ ድርሃም ይይዛል አንዱ። ያ ማለት ስንት ማለት ነው? ሁለት መቶ ድርሃም ማለት ነው። በሌላ አገላለጽ አምስት አዋቅ አንድ ኡቅያ አምስት አርባ ድርሃም አርባ ድርሃም አርባን በአምስት አባዛዋለሁ ሁለት መቶ ድርሃም በሌላ ሌላ ሐዲስ ላይ የገለጽ ነው ማለት ነው። ራሱ ነው። ፊማዱነ ከምሲ አዋጥ ሚን አልወረቅ ሰደቃ ሰደቃ የለም ከዚህ በታች በሆነው እያሉ ለይሰ የለም ፊማዱነ ባነሰ ከምሲ አዋጥ ከአምስቱ እቅያ በታች ሚን አልወረቅ ድርሃም ያለው ሰው ሰደቃ ዘካ የለበትም። ከአምስቱ ቅያ በላይ መሆን አለበት ማለት አምስቱ ቅያ ማለት ደግሞ ስንት መቶ ድርሃም ነው? ሁለት መቶ ድርሃም። አንድ ኡቅያ አርባ ድርሃም ያስቀምጣል። በእንትን ካየነው ነው ማለት ነው። በድርሃም በግራም ካየ ደግሞ አምስት መቶ ዘጠና አምስት ግራም ማለት ነው። በብር በብር የብሩ ማለት ነው። ወለይሰ ፊማ ዱነ ኸምሲ ዘውድን ከአምስት ግመሎ ሚነል ኢብል ከአምስት ግመሎች በታች ሰደቃ ዘካ የለም አሉ። ወለይሰ የለም ፊማ ዱነ ባነሰ ኸምሰ ዘውድን ሚነል ኢብል ከአምስት ግመሎች በታች በሆነ ግመል ቁጥር ዘውድ ማለት ወይስሙ ጀምዕ ይጥለቁ አለ المذكر والمؤنث والقليل والكثير ዘውድ ማለት ግሩፕ ማለት ነው ዝም ብሎ ዘውድ ማለት ከአምስት ግመሎች group ያነሰ ግመል ያለው ሰው ዘካ የለበትም ብለን አምስት ግመል ካለው ምን አለበት ዘካ? ምንድነው የሚሰጠው? መሐመድ አንድ ፍየል ይሰጣል። አንድ በግ ማለት وليس فيما دون خمسة أوسق ከአምስት ወስቅ በታች እህል ያለው ሰው ምን ተምሪ ተምር ሰደቃ ሰደቃ የለበትም። وليس ዘካ የለበትም። فيما دون ባነሰ ኸምሰተ አውሱቅ ከአምስት ወስቅ በታች አምስት ወስቅ ማለት ስንት ስንት ቁና ማለት ነው? በነብዩ ዘመን ባለቁና ቁና 300 ቁና አካባቢ አድርሰውታል። በነብዩ ዘመን አንድ ቁና ማለት ደግሞ ሙጀመዕ አልፍቅህ ሊራቢጠት አልእስላሚያ ወይም ሀይአቱ ኪባር አልዑለማ የሚባሉት ተሰብስበው ውሳኔ ለማስተላለፍ አንድ የሆነ ወጥ የሆነ ሐሲን የሆነ ነገር አልሰጡም። ለምሳሌ ዘካተል ፍጥር ስናወጣ ስንት ነበር ያሉት? ሁለት ነጥብ አምስት እና ከዛም በላይ ነው አይደል የሚባለው? ግራሙ ማለት ነው ኪሎ ግራም ሁለት ነጥብ አምስት ኪሎ ግራም ነው አይደል የሚሉት? ሁለት ነጥብ አምስት ለጥንቃቄ ብለው ሶስት ሶስት ኪሎ ግራም አድርሰውታል። አንድ እንኳ ማለት ነው። አንድ ቁና አንድ ቁና ግን ብዛት የሚታየው ሰደቀተል ፊጥር አንድ ቁና በአንድ ሰው ይሰጣል ሲባል በኪሎ ግራም ስንት ነው የምንሰጠው ካል ከሁለት ነጥብ አምስት ኪሎ ግራም በላይ ያለ ስጥ ነው የሚባለው። ሁለት ነጥብ አምስት ብቻ ራሱ ላይ ማስቀመጥ አይቻልም። ለምን በነብዩ ዘመን የነበረው ቁና አሁን አልተገኘም። ይህን ያክል ነው ተብሎ መወሰን አቅቷል። ዑለማዎች አቅቷቸዋል። ስለዚህ በአሁን ዘመን በግራምና በኪሎ ግራም ለመለካት ሻል ለስያጥ ለጥንቃቄ ብለው በምን ላይ አድርሰውታል? ከሁለት ነጥብ አምስት እስከ ሶስት ድረስ አድርሰውታል። ለጥንቃቄው ስንት ላይ ማለት ነው? ሶስትን ይዘዋል። ሶስት ሺህ ግራም ማለት ነው ወይም ሶስት ኪሎ ግራም አድርገውታል። ለዛ አድርገውታል። አልገባሽም? ግልጽ ነው አይደል? ስለዚህ ይሄ የአንድ ቁና ነው። አንዱ ቁና አንድ ቁና ስንት ግራም ስንት ኪሎ ግራም ነው አለ አልገባችሁም እንዴ እ ሶስት ኪሎ ግራም ማለት ነው አይደል? እሺ አምስት ወስቅ ደግሞ ስንት ነው ብያችኋለሁ እ ሶስት መቶ ቁና ነው አይደል? ስንት ኪሎ ግራም ማለት ነው በአንድ ላይ አባዙ ዘጠኝ መቶ ማለት ነው። ዘጠኝ መቶ ዘጠኝ ኩንታል ማለት ነው። ከዘጠኝ ኩንታል ነው የሚወስደው ዘካት። ሌሎች በሁለት ነጥብ አምስት ያሰቡት ሰዎች ግን ሰባት ነጥብ አምስት ወይንም 750 ኪሎ ግራም አድርገውታል። 7.5 ወይንም 7 ኩንታልና ካንት እንትን ማለት ነው ከግማሽ። አሁንም በትክክል ስሙ። አምስት ወስቅ በታች ያለ ከአምስት ወስቅ በታች ባለ እህል ላይ ዘካ የለም። ተምርም ይሁን ጤፍም ይሁን ማሽላም ይሁን ገብስም ይሁን ስንዴም ይሁን ሩዝም ይሁን ከአምስት በታች ከሆነ ዘካ የለም። አምስት ወስቅ ማለት ምን ማለት ነው? አንድ ወስቅ ስልሳ ቁና ይይዛል። አንድ ወስቅ ስልሳ ቁና ገባችሁ? አንድ ወስቅ አምስት ወስቅ መሆን አለበት ነው ነብዩ ያሉት አለይሂ ሰላቱ ወሰለም። አምስት ወስቅ አንድ ወስቅ ስንት ቁና አልኳችሁ? ስልሳ አምስትን በስልሳ ስናባዛው በአጠቃላይ ዘካ የሚወጅበው ከስንት ቁና ነው ማለት ነው? ከሶስት መቶ ቁና ነው ማለት ነው። ሶስት መቶ ቁናን ወደ ኪሎ ግራም እንቀይረው በዘመኑ በዘመኑ ለመቀየር ደግሞ አንድ ቁና ስንት ነው ብያችኋለሁ። አንድ ቁና ሶስት ኪሎ ግራም ለጥንቃቄ ወይም ደግሞ ስንት ነው ብለዋል? ሁለት ነጥብ አምስት እና ከዛ በላይ ብለዋል። ለጥንቃቄ ሶስት አድርገውታል። ሀይአቱ ኪባር ዑለማ ማለት ነው። ሁለት ነጥብ አምስት ነው አሁን ዘካተል ፊጥር ስንሰጥ እና ከዛም በላይ ነው ተብሎ የምንሰጠው። ሶስት ከሰጠ ማሻአላህ አንድ ሰው ጥሩ ነገር አድርጓል። ሁለት ነጥብ አምስት እና ከዛም በላይ ነው ያሉት። ምክንያቱም ቁርጥ ያለ ነገር የተወሰነ ነገር ስላልተገኘ ነው። የነብዩ ቁና ምን ያክል እንደሆነ አልታወቀም። አሁን ዝም ብሎ ግን በዚህ በእንትን ያደረጉት ነው ዑለማው። ስለዚህ በሶስት እንውሰደው። አንድ ቁና ሶስት ኪሎ ግራም ከሆነ አጠቃላይ ዘካ የሚወጣለት ስንት ቁና ነው ብለናል? ዘካ የሚወጣለት ስንት ቁና ነው? አንድ ወስቅ ስንት ቁና ነው? ስልሳ ቁና። አጠቃላይ ዘካ የሚወጣለት ስንት ቁና ነው? ሶስት መቶ ቁና። አንድ ቁና ስንት ኪሎ ግራም ነው? ሶስት ኪሎ ግራም ለጥንቃቄ። አለበለዚያ ስንት ነው ብለናል? ከሁለት ነጥብ አምስትና ከዛም በላይ እሺ በሶስት ስናደርገው ስንት ይሆናል? 900 ምን ማለት ነው? ኪሎ ግራም 900 ኪሎ ግራም ማለት ደግሞ ስንት ኩንታል ማለት ነው? 9 ኩንታል ማለት ነው። የ9 ኩንታልን አንድ አስረኛ ማውጣት ማለት ነው። የ9 ኩንታል አንድ አስረኛው ምንድነው የሚሆነው? ስንት ነው የሚሆነው? ዘጠና ማለት ነው። ዘጠና ኪሎ ግራም ያወጣል ማለት ነው ዘካ የለም የለም፣ አይ ይለያያል። አይቻልም። የለም ይለያያል። ማሽላ ማሽላ ጤፍ በጤፍ በዛ ነው የሚከሰተው። አዎ ራሱ እህሉ ለበየ ራሱ መሆናት አለበት። ጤፉ በጤፍ ማሽላው ማሽላ ሩዙ በሩዝ ነው መሆን ያለበት። እሺ አረ የለም እህል የእህል ነው። የእህል ነጋዴ ከሆነ በነጋዴ በብር ይወጣል ብያቸዋለሁ። አንድ ጃሚ ነገር ነግሬያቸዋለሁ እኮ ዘጠና ጊዜ እንዳትጠይቁ ጥያቄ። አንድ ጃሚዕ የሆነ ነገር ነግሬያቸዋለሁ። እህል በእህልነቱ ገበሬ ከሆነ በእህል ያወጣል። እህል ነጋዴ ከሆነ ደግሞ ቢስሚት ቲጃራ ያወጣል። አዛሆ በቃ አንድ ጃሚ ነገር ከነገርኳችሁ ማለት ለጤፍም ለብቻ ለማሽላም ለበቆሎም ለሩዝም የሆነ ጥቁር ጤፍ ነጭ ጤፍ እያልኩ ልንገራችሁ ልንገራችሁ አይደል? ጥቁር ጤፍና ነጭ ጤፍ ግን አንድ ነው። ጤፍ ነው የሚያገናኘው። ነው አንድ ላይ ነው የሚሄደው። ዋጋው ሊለያይ ይችላል፣ ግን ዘካ ላይ አንድ ነው። ጥቁር ጤፍና ነጭ ጤፍ፣ ቀይ ጤፍ አለ፣ ሰርገኛ ምናምን ነጭ ማሽላ፣ ቀይ ማሽላ፣ ጥቁር ማሽላ ለሰረትች በቃ አምጣ። የማሽላ አይነት ነው። ረዋሁ ሙስሊም ሙስሊም ዘግቦታል። ሐዲሱን ይሄ ግልጽ ነው። በቃ ገብቷቸዋል። በኩንታል በሁለት ነጥብ አምስት የወሰዱት ሰዎች ስንት አድርገውታል? ሰባት ነጥብ አምስት በሶስት ኪሎ ግራም የወሰዱት ስንት አድርገውታል? ዘጠኝ ኩንታል። በዘጠኝ ኩንታል ስንት ይወጅባል? ዘጠና ኪሎ ግራም ማለት ነው። አንድ አስረኛው ማውጣት ወለሁ ምን ሐዲስ አቢ ሰዒድን ለይሰ ፊማ ዱነ ኸምሰቲ አዋ አውሳቅ ከአምስት ወስቅ በታች ባለ እህል من تمر ተምር የሚሆን ولا حب ፍራፍሬ የሚሆን ሰደቃ ዘካ የለም። ወአስሉ ሐዲስ አቢ ሰዒድን የአቡ ሰዒድ አስለል ሐዲሱ ሙተፈቅ አለይህ ነው። ቡኻሪ ሙስሊም የዘገቡት ነው። ከዚህም በመነሳት ተመርና ሀብና ተመር ሁለት basic የሆኑ የእንትን የዘካ አወጣት system አድርገው ዑለማዎች ተጠቅመዋቸዋል። ለምሳሌ ማሽላ የሚል የለም፣ ጤፍ የለም፣ ጤፍ የሚል የለም፣ ማሽላ የሚል የለም፣ በቆሎ የሚል የለም። ግን ሀብ የሚለውና ተመር የሚለው ላይ እንመጣለን። ተመር ፍሬ በፍሬ ይታተባል። ዘቢብ ሊሆን ይችላል ወይም ደግሞ ቴምር ሊሆን ይችላል። በዛ እናስበዋለን። በሕቡብ ስንመጣ ደግሞ እነ ገብስ አሉ፣ ስንዴ ይኖራል፣ ማሽላ ይኖራል፣ በቆሎ ይኖራል፣ ባቄላ ይኖራል፣ አተር ይኖራል፣ ገብስ ይኖራል። በዚህ በሀብ ዙሪያ ይመጣሉ። ከዚህ ውጭ ያሉት ኸድራዋት ወይንም ደግሞ ቅጠላ ቅጠል የምንመገባቸው እነ ጎመን እነ ጥቅል ጎመን ምናምን የሚባል ዘካ የለበትም። እነ ማንጎ እነ ሙዝ የሚባሉ ደግሞ ዘካ የለባቸውም። ለምን? እድኻርነት የላቸውም። አንደኛ አይሰፈሩም፣ ሁለተኛ ባይሰፈሩም እድኻርነት የላቸውም። አይገለቡም ማለት ነው። ድልብ አይሆንም ይበላሻል። ድልብ ተደርጎ እንደ ቋሚ እንትን አይደረጉም። በሙዝ የለም ዘካ ማለት ነው። በማንጎ የለም ማለት ነው። ማንጎ ነጋዴ ከሆነ ግን አለበት ቢዝነስ ትጃራ በትጃራ ይኖራል። በበርበሬ በርበሬ ነጋዴ ከሆነ ቢዝነስ ትጃራ አለ። በበርበሬ የለም። በርበሬ እኮ ቀለብ ቋሚ ቀለብ እኮ አይሆንም። የምግብ ማጣፈጫ እንጂ ራሱ ቀለብ አይሆንም። ተመቃጠል ጃር ትንሽኝ እሺ ገብቷል። ግልጽ ነው አይደል? በፉከር የሚታለ ዘካ መለስ እንዴ የለም የለም በድንች ትዘካለህ ነጋዴ ከሆነ በድንች ዘካ የለም አይደል? እሺ በቡና ዘካ በቡና ዘካ የለም? በቡና በስንት ኩንታል ቡና ስንት? ቡና ቡና ቀለብ ነው እንዴ? ቡና ነጋዴ ከሆነ በነጋዴ አንቀሳቃሽነት ይታሰባል ነው የምትለው እንጂ በቡና ቡና እኮ ቀለብ አይደለም። ያ አላህ ገና ጥሬ ናቸው። አሁን በፓፓዬ ዘካለ እንዴው አንድ እ እድኻርነት አላቸው እነሱ በባቄላም ይኖራል በአተርም ይኖራል። እድኻርነት አላቸው ይለካሉ። እድኻርነት አላቸው ዑለማዎች ጃሚ አድርገው የተናገሩ አትችል ሑቡብ ውስጥ ይገባል። አቀለብ ቋሚ ቀለብ ይሆናል። አተር አዎ ይሆናል። እኛ ሀገር የግድ እንጀራ እኛ ሀገር እኮ ቀለብ እንጀራ ነው። እንጀራ የሚሆን ነገር ብቻ ነው ቀለብ ማለት የለብንም። ቀለብ ይሆናል። እድኻርነትም ደግሞ አለው ራሱ እድኻርነት አለው። ማድለብ ይቻላል። ማድለብ ይቻላል። ፓፓያ አይደልብም። ይበላሻል። ማንጎም አይደለም። የሱ ደግሞ ቀለብ አይሆንም። እንትን ቡናና ባቄላ እኮ እንዳርሽ ምን ነው ቀለብ ሆኖ የሚመገቡት ሆኖ እድኻር ወይንም ደግሞ መኪል መሆን አለበት። ሲሉ ሸርጥ ያስቀመጠ ተጋባን። መኪል መሆን አለበት የሚሰፈር የሚለካ ወይም ደግሞ ምን መሆን አለበት እድኻርነት ያለው አይ ይለካል ማንጎ ልትል ትችላለህ። አንድ የሆነ የሆነ ነገር ብለን ማለት ነው ወላኪን እድኻር ደግሞ የሚለውን ሸርጥ ማሟላት አለበት ቀለብ የሚለውን ማሟላት አለበት وعن سالم بن عبد الله عن أبيه عن النبي صلى الله عليه وسلم قال فيما سقت السماء በሰማይ በዝናብ የተጠጣ ወልዑዩን በምንጮች የተጠጣ እንትን አዝመራ አውካነ አተርየን ወይ ደግሞ በውስጥ ለውስጥ በሰረገላ የጠጣ አልዑሽር አንድ አስረኛ ይወጣል። በዝናብ የተጠጣ ፊማ ሰቀት ሰማኡ ሰማይ ያጠጣችሁ ማለት በዝናብ የተቀጣ አዝመራ፣ ወልዑዩን በምንጨት ተጠጣ አዝመራ ምንም ልፋት ሳይጠይቅ ማለት ነው። አው ካነ አሰርየን ወይ ደግሞ ወንዝ ዳር አካባቢ ውሃ አለበት አካባቢ ሆኖን ይመስል አሰርየን ውስጥ ለውስጥ በራሱ በስሩ እየነጠቀ ያደገ ከሆነ አልዑዝ አንድ አስረኛ ነው። አንድ አስረኛ ይወዝበታል ከሚወጣው ወጪ ላይ ማለት ነው። ባይሆን የግድ አምስት ወስጥ መሆን አለበት። ያቺን ሰጥ እንዳለኩ ቢያገኝም አስር ኪሎ ግራም ቢያገኝ አንድ አስረኛዋን ይስጥ ማለት አይደለም። አምስት ሰዎች የግድ መሙላት አለበት። ያቺ ሰጠና ከኋላ ይዛችሁ ትመጣላችሁ። ይሄ አገላለጹ ዑሙም ነው። እዛኛው ኻስ አለ። አለ ዑሙሙ ይፈሰሩ ቢልኹሱስ ይፈሰራል። እዚህ ያንኛው በያን ነው። አንሳል ፊማ ሰቀት ሰማ ሰማያ በዝናብ የተቀጣ ከሆነ ለዑዩን በምንጭ የተቀጣ ከሆነ አው ካና አተርየን ወይ በስሩ መጥ ያደገ ከሆነ አለ አልዑስር አንድ አስረኛ እህሉ ይወጅባል። ቄፍም ይሁን ማሽላ ገብስም ይሁን ምን ወፊማ ሱቄ የተቀጣ ከሆነ ቢነጥሒ በማርከፍከፍ ኒስፈል ዑሽር የአንድ አስረኛ ግማሽ የአንድ አስረኛ ግማሽ ነው የሚወስድ ለፍቷልና ማለት ነው። በ نضح በ نضح ማለት በእንሰሶች እያ እንትን እያሉ ወይም ደግሞ ፓምፕ በመጠቀምም ከሆነ ወጪ ስለሚጠይቅ ያው ነው የ irrigation system ማለት ነው። በዛ ከሆነ ራሱ ወጪ አለው። ለእንትናት አለ። እንደዛ እኮ ነው። sprinkler እንትን ወጪ አለው አይደል? ወጪ አለ። ብዙ ነገር ይጠይቃል፣ ብዙ ወጪ ይጠይቃል። ስለዚህ ንስፈል ዑሽር ነው የሚኖርበት። የአንድ አስረኛ ግማሽ ነው የሚወጣው። ግነት በማርከፍከፍና እንሰሶችን በመጠቀም ንስፈል ዑሽር የአንድ አስረኛ ግማሽ ይወጅባል ነው። ረዋል ቡኻሪ ቡኻሪ ዘግቦታል። ወሊ አቢ ዳውድ አው ካነ በዕለል ወይ بعل ከሆነ بعل ማለት عثري እንደማለት ነው። በሰረገላ እየመቀጠ በራሱ ማለት ነው። በዕልና አተርይ ሙተራድፍ ማዕና ይሏቸዋል። በሌላ ዘገባ ስለመጣ እንጂ አንድ ናቸው። ቡኻሪ ላይ አሰርየን ያለውን አቡ ዳውድ ላይ بعلا ብሎ አምጥቶታል። በስሩ እየሳበ የሚጠጣ ከሆነ በወንዝ አካባቢ ሆኖ የሚመስል ቅርብ ቦታ ላይ ማለት ነው። አለሆች አንድ አስረኛ በስሩ እየመጠጠ ያደገ ከሆነ ዘካ ከስንት ነው የሚወጣው? እ ከአስር ኩንታል አንድ ኩንታል ማለት ነው። ወይንም ከዘጠኝ መቶ ኩንታል ከዘጠኝ መቶ ኪሎ ግራም ዘጠና ኪሎ ግራም ማለት ነው። የሱን አንድ አስረኛ ማውጣት ነው። ዘካ የሚወዝ አንድ ሲወጣ አንድ አስረኛ ነው። ዘካ የሚወዝበው ደግሞ በ900 ኪሎ ግራም ነው። አው ካነ በዕለን አልዑስር ነው። ወፊማ ሱቅ የተቀጣ ከሆነ ይሄ አቡ ዳውድ ዘገባ ነው። አቡ ዳውድ ላይ አው ካነ በዕለን በስሩ እየመጠጠ ያደገ ከሆነ የአጋጣሚ ሰውየው አልለፋም። ራሱ እጽዋቱ ወይንም ደግሞ እንትኑ አዝመራው በስሩ እየመጠጠ ከስር ውሃ አካባቢ ነው ያለው ማለት ነው። ወፊማ ሱቅ ቢስተዋኒ በእቃ እያመላለሱ ያጠጡት ከሆነ ግን አውነት ወይ በማርከፍከፍ ፓምፕ በመጠቀም ንስፈል ዑስር የአንድ አስረኛ ግማሽ ነው የሚወስዱበት። አንድ አስረኛ ያወጣና የዛን ግማሽ ይሰጣል ማለት ነው። ከዘጠኝ መቶ ኪሎ ግራም ዘጠና ኪሎ ግራም ያወጣና አርባ አምስት ኪሎ ግራም ይሰጣል ለዘካ። አርባ አምስቱን ወደ ራሱ የልፋቱ ውጤት ስለሆነ ይመልሳል ማለት ነው። ተግባባናል። ከዘጠኝ መቶ ኪሎ ግራም ስንት ያወጣል? ዘጠና ኪሎ ግራም ያወጣና ይሄ አንድ አስረኛ ነው አይደል? የዚህን ሀፍ ነው ለዘካ የሚሰጠው። 45ቱን ወደ ራሱ ይመልሳል፣ 45ቱን ይሰጣል ማለት ነው። ለምን ለፍቷልና። ዋና አቢ ሙሳ አልአሽዓሪ እችን ብቻ ነው በቃ አቡ ሙሰል አልአሽዓሪ ወሙዓዝ ረዲየላሁ ተዓላ ነው ማከውለቱ አንነ ነቢ ሰለላሁ ዐለይሂ ወሰለም ቃል ነቢዩ አለይሂ ሰላቱ ወሰላም አለ ቃለ ለሁማ ላ ተእኹዙ ፊ ሰደቃ ሰደቃ ላይ እንዳትቀበሉ። ሰላም አለይኩም ወራህመቱላሂ ወበረካቱ